አልኢንሒራፍ ማፈንገጥ في حياة البشرية በሰው ልጆች ህይወት ውስጥ የተፈጠረ ማፈንገጥ መስመር መልቀቅ ማለት ነው። ኢንሒራፍ ማለት ኢንሒራፍ ማለት መስመር መልቀቅ፣ ትክክለኛው መስመር መልቀቅ ወይንም ማፈንገጥ። አልኢንሒራፍ ማፈንገጥ في حياة البشرية በሰው ልጆች ህይወት ውስጥ የተፈጠረ ማፈንገጥ እንደተፈጠረ እንመለከታለን። خلق الله الخلق خلق ፈጠረ አልኸለቀ ፍጥረታትን ፈጠረ ለምን ቢዒባደት ለአምልኮ ፈጠራቸው። አላማው ይሄ አርቢቱ ይሄ ነው። አላህ ሲፈጥር ሂክማው ይሄ ነው። ጥበቡ ከኛ መፈጠር ጀርባ የተፈለገው ዝም ብለን አፈሐሲብቱም አነማ ኸለቅናኩም ዐበሳ በቀልድ የፈጠርናችሁ ይመስላችኋል? አያሕሰቡ ልኢንሳኑ አዩትረከ ሱዳ የሰው ልጅ ያስባለን እንደ የተፈጠረው ዝም ብሎ ሊኖር ዝም ብሎ እየበላ እየጠጣ እየተኛ ጠዋት የሚነሳ ሊሄድ ለዚህ ነው አይደለም ኸለቀላሁ ለኸለቀ ፍጥረታትን አላህ ፈጠረ። ለምን ሊዒባደቲ ለአምልኮ ፈጠራቸው። ወሀይአ ለሁም አዘጋጀላቸው። ወሀይአ ለሁም አዘጋጀላቸው ምን ማዩዒኑሁም የሚረዳቸውን የሚያግዛቸውን ነገር አዘጋጀላቸው። አለይሃ በዛች አምልኮ ላይ በዛች አምልኮ እገዛ የሚሆናቸውን ነገር ፈጠረ። እደግመዋለሁ ኸለቀላሁን ኸልቀ አላህ ፍጥረታትን ፈጠረ። ለምን ሊዒባደቲ ለአምልኮ እሱን እንዲገዙ አላማ ሙሉ በሙሉ ስተናል። የሰው ልጅ ለተፈጠረለት አላማ አልቆመም። ለዚህም ነው የሰው ልጅ እንስሳ ብሎ መሳደብ ራሱ እንስሶችን ማዋረድ ነው የሚሉትም ለዚህ ነው። ለምን እንስሶች ለተፈጠሩለት አላማ ቀጥለዋል። የሰው ልጅ ግን ለተፈጠረው አላማ አለመቆሙ ከእንስሳ በታች አድርገዋል። አይደለም ሃኡላኢ ከልአንዓም በልሁም አበለ ነው የሚለው እነዚህ እንደ እንስሶች ናቸው። ጠዋት ይነሳሉ፣ ስራ ይውላሉ፣ ይበላሉ፣ ይጠጣሉ፣ ይተኛሉ፣ ጠዋት መልሰው ይነሳሉ። ላ ሊማዛ ኹሊቁ ለምን እንደተፈጠሩ አያውቁም። በልሁም አበል እነዚህ እንስሶች ናቸው አለና በልሁም አበል እንዳውም እንዳውም ይበልጥ የጠመሙ ናቸው ይላል። خلق الله الخلق الله فطرتاتن فطر لعباده لعملكم ወሐይ አለሁም አዘጋጀላቸው ማ ዩዒኑሁም የሚያግዛቸውን ነገር አለይሃ አይ አለል ዒባዳ በአምልኮ ላይ ምን ርዝቅህ ከሲሳዩ አዘጋጀላቸው ከሲሳይ አዘጋጀላቸው። አየሩ ተስማሚ፣ ሪዝቅ ውሃው ይመጣል። ሪዝቁ አለ፣ ጣፋጭ ውሃ አለ፣ ሪዝቅ አለ፣ ሁሉም ይመጣል። እኛ በልፋታችን ያመጣነው ይመስላል እንጂ ላ አይደለም። ወሀይ አለሁም ምንድነው ያልኩት? ወሀይ አለሁም አዘጋጀላቸው ማዩዒንሁም የሚረዳቸውን አለይሃ በኢባዳ ላይ በአምልኮ ላይ የሚረዳቸውን ነገር ፈጥሬያለሁ። ምን ሪዝቂ ሲሳይ ፈጥሯለሁ። ቃለ ተዓላ እዩ ለምስክርነቱም እንዲህ ይላል በቃሉ በራሱ ወማ ኸለቅቱል ጅነ አጋንንትን አልፈጠርኩም ወልኢንሰ የሰውንም ልጅ አልፈጠርኩትም ኢላ ሊየዕቡዱኒ ኢላ ሊዩወሒዱኒ እኔም ብቻዬን እንዲያመልኩኝ እንጂ ይላል አላማዬ ለዚህ ነው እያለ ነው። የሰው ልጅ አምልኮን ከተወ አላማውን ዘንግቷል ተጠቅሷል ማለት ነው። ወማ ኸለቅቱል ጅነ አጋንንትን አልፈጠርኩም ወልኢንሰ የሰውንም ልጅ ለሌላ አላማ ዝም ብሎ ሊኖር አይደለም የፈጠርኩት ኢላ ሊዕቡዱኒ እኔን እንዲያመልኩኝ እንጂ ለሌላ ነገር አይደለም የፈጠርኩት ይላል። አረቦች እዚህ ላይ የሚረዱት ነገር አለ። በፖዚቲቭ መናገር ይችላል። ኸለቅቱል ጅነ አጋንንትን ፈጠርኩ፣ ወልኢንሰ የሰው ልጅንም ፈጠርኩ፣ ሊዕቡዱኒ እኔን ሊያመልኩኝ ይህም ትክክለኛ ረፍተ ነገር ነው። ግን አላህ በ negative ተናግሮ በኢንስፔክሽናል ሲያወጣ በጣም حصر እያለው ነው። وما በ negative ነው። وما خلقت الجن አጋንንትን አልፈጠርኩም والإنس የሰውንም ልጅ አልፈጠርኩትም ኢላ ሊዕቡዱን እኔን ሊያመልኩ እንጂ። ይህ ለሌላ ለምንም ዓላማ ከጀርባ የታሰበ ነገር የለም ማለት ነው። ምን ይልቃል? ወማ ኸለቅቱ ልጅና አጋንንትን አልፈጠርኩም ወልኢንሰ የሰውንም ልጅ እላ ሊያዕቡዱኒ እኔን ሊያመልኩኝ እንጂ ማ ኡሪዱ አልፈልግም ሚንሁም ከነሱ አልፈልግም ምን ርዝቅን ፊታ አልፈልግም ለእኔ ከስበው ነግደው ሊያመጡልኝ እያለ ነው አላህ። አንድ አንደኛው ተክሶ ማ ኡሪዱ ሚንሁም ከነሱ አልፈልግም ምን ርዝቅን ፊታ አልፈልግም ዝም ብለው ሊከስቡ እኔ ፊታ ይችላለሁ ትንሽ ሰበብ ይንቀሳቀሱ ኢባዳው ሞር ለኔ እሱ ጊዜያቸውን የተወሰነች ለዱንያቸው ይንቀሳቀሱ እኔ ዱንያውን አስካስተዋለሁ እያለ ሁለተኛው ተፍሲር ما أريد منهم ከነሱ አልፈልግም ከሰው ልጆች ምሬቅም ሲሳይ አልፈልግም ሰርተው እንዳመጡልኝ አይደለም አንድ ንጉስ ህዝቡ በበዛ ቁጥር ወይ ሀገሪቷ ኢኮኖሚ ይሰፋል ወይ የሰው ኃይል ይፈጠራል ጥሩ ነገር ይኖራል የሚል አላማ ከጀርባ ነው አላህ ዘንድ ግን ዒባዳ ነው ማኡሪዱ ሚንሁም ምን ርዝቅን እኔ ሲሳይ ከነሱ አልፈልግም እያለ ነው ለራሱ ወይንም ደግሞ ማኡሪዱ ሚንሁም ርዝቅን ለሲሳይ ከፍ ብቻ አይደለም የፈጠርኳቸው እኔ እችላለሁ፣ ችግር የለም እቆምበታለሁ እያለ ነው አላህ። ما أريد አልፈልግም ሚንሁም ከሰው ልጆች ከአጋንንት ምን ርዝቅን ሲሳይ وما أريد አልፈልግም አዩጥዒሙኒ ሊመግቡኝ አልፈልግም አብስለው አምጥተው ሊመግቡኝም አልፈልግም። ይሄ አዩጥዒሙኒ ያለው ወደ ማንም አይመለስም፣ ለሱ ብቻ ነው የሚሆነው ነው የሚሉት አዩጥዒሙኒ ሚኗ ኪስራ ነው እኔን ማለቻ ነው። ስለዚህ እሱ ላይ ብቻ ነው ተፍሲር የሚያልቀው። ማኡሪዱ ምንሁም ከነሱ አልፈልግም ምርዝቅን ሲሳይ ወማኡሪዱ አሁንም አልፈልግም አዩጥዒሙኒ እኔን ሊመግቡ ዋናው ከተፍሲሩ አንጻር ከመንደርደሪያው ጋር ስንመጣ ወሀየ አለሁም ማ ዩዒኑሁም አለይሃ ምን ርዝቅህ ከሲሳይ በዒባዳ ላይ የሚረዳቸውን ነገር ፈጥሮላቸዋል ስንል ስንል ማኡሪዱ ሚንሁም ከነሱ አልፈልግም ርዝቅ ማለት ሲሳይ ብቻ እንዲሰበስቡ እንዳከማቸው አይደለም። ኢባዳ ያድርጉ፣ ትንሽ እንቀሳቀሱ፣ እርዚቁን እኔ ቆምበታለሁ እያለ ነው አላህ። የእናንተን ጉሮሮ እኔ እገዛለሁ እያለ ነው አላህ። አላህ የፈጠረውን ሁሉ ይቀልባል አይደለም ሰው ስለበዛ ረሃብ አይመጣም። ሰው እየበዛ ሲሄድ መሬት እያነሰ ሲመጣ የሚገርም ቴክኖሎጂ መጣ። ምን ምርትን በእጥፍ በሶስት እጥፍ እንዲፈጥር አላህ የሆነ ነገር ነው ይዞ ሊመጣ የሆነ ነገር ሲፈጥር ነህኑ ነርዙቁኩም ወኢያሁም ነው አይደል? ውለዱ፣ ችግር የለም ልጅን እንዳትገሉ እንዳታስወርዱ ወደ ለእናንተም ለእነሱም እኛንን ሲሳይ የምንለግሰው የቤተሰብ ፕላን ምናምን ምናምን የሚባል ነገር የለም። አይፈራም አይፈራም የለም። የእስላምን ቦታ የለውም። መጀመሪያ አላማውን target ኡን ይታሰባል። ለማን እንደሆነ አዳጀል واضح ግልጽ ነው ግልጽ ነው። ለቤተሰብ ታስባ አይደለም። አላህ ለምድር የሚበቃን ይፈጥራል። የሰው ልጅ ይህን ያክል ቁጥር መሬት ላይ ይፈጥራል፣ ይህን ያህል ይህን ያክል ሲሳ ይዘረጋለሁ ብሎ የእሱ ፕላን እንትን አዚዝ ወማ ከለቅቱ ልጅና አጋንንትን አልፈጠርኩም ወልኢንስ የሰውንም ልጅ ኢላ ሊያዕቡዱኒ ይሄ ማለት ነው። ማ ከነሱ አልፈልግም ርዝቅን ሲሳይ አንድ ለራሳቸው በቃ ለዱንያ ብቻ አንዳንድ ሰው እኮ ዲኑን ይተውና በቃ በትምህርት እንጂ ምድር ላይ አንተ ህልውና ያለህም የተባለ ነው። በቃ አትኖር። የምድር ትኬቱ እዚች ምድር ላይ ንጹህ አየር ለማግኘት እዚች ፕላኔት ላይ ለመኖር ዲግሪ መያዝ አለበት። በቃ ይህን ያክል የሚያስባለ يترك العبادة يترك الجماعة يترك الصلاة يترك القراءة ويبعد عن الإسلام كله ما هذا؟ ما هذا؟ አላማውን ስቷል። ደግሞ አላህ ያሳካለት ነው ሁሉ ተመርቆ ሰቅሎ እንደፈለገ ሰቃቅሎ ቢወጣም ወይ በሽተኛ ይሆናል። ታው ወይ የሆነ ነገር ወይ እስር ቤት የሆነ ነገር ይሳሳትና እስር ቤት እድሜውን ያሳልፋል። ወይ በሽተኛ ይሆናል፣ አልጋ ቁራኛም ይሆናል። ግን ትምህርት ተው ማለት አይደለም። ደግሞ እንዳለ ገዳም እንዳልሆነ እንደዛ ማለት አይደለም። ስራ ግን ለትምህርትም ጎበዝ መስራት አለ ግን ለምንድን ነው የተፈጠርኩት? ዋናውንም ትልቁንም አላማ አርባ ምንጭ የመጣንበትን አላማ ካለመዘንጋት በተጨማሪ ዋናው ወደ ምድር የመጣንበትን አላማ መዘንጋት የቁርአን አያ ኢነላህ አላህ እሱ አረዛቁ ሲሳዩ ሰፊ የሆነ ጌታ ነው። ዙልቁወቲ የኃይል ባለቤት ነው። አልመቲን አይሹዲ የብርቱ ቁዋ ባለቤት ነው። አላህ የሰፊ ሲሳይ ባለቤት ነው። ሁሉንም كما خلقه يرزقه كل من يرزقه على الله وما من دابة إلا على الله رزقها بمدر لا عندك انقطع كاش اللي في خيابة الله الدجوه رسول الدفاع كيف اندر ما أريد منهم كان نتفع الفلقين من رزقين الشيخي وما أريد الفلقين أن يطعموني إني اللي مدبوني على السلام تحوه هذا اللي مفكر فاسين إن دام الخلق أنا يعني كان نتفع الفلقين لراسو ከነሱ ሲሳ አልፈልግም ለነሱ እንደው ሊለፉ ዝም ብለው ላባቸው ጠብ እስከሚል እየሰሩ ዲኔን ዘንግተው እንዲሞቱ እንደዛ አይደለም የተጠቀምኳቸው። ለምን ኢነላህ አላህ ለራሱም አይፈልግም ለሰውም ይተርፋል። ኢነላህ አላህ እሱ አረዛቁ ሲሳይ ሰፊ የሆነ ጌታ ነው። ራዚቅና ረዛቅ ይለያል። رازق ሲሳይ ለጋስ፣ رزاق مبالغة አለው ነው። ሲሳዩ ሰፊ የሆነ ጌታ ሁሉንም ያዳርስ ለሁሉም የሚሰጥ አካል ካፍር እኮ ካፍር እንኳን ተመችቶታል እኮ አይደል ሀብታሞቹ እነ ጌት ናቸው አይደል لا يعرف الله አላህን አያውቀውም ولكن يعطي الله أعطاه ሰጥቶታል ኒዕመን አፈሰሰለት ለምን እማ ለፊትነህ ነው አይደል አላህ እኮ ሲፈትን በድህነት ብቻ አይደለም የሚፈትነው ኢነላህ የቅዲሩ ዒባደ አላህ ባሮችን ወይ በፈቅር ይፈትናቸዋል በድህነት በእጦት ወኢማ ዩፍቲኑሁም ቢፈትሒ አብዋብ ዱንያ የዱንያን በር በመክፈትም ይፈትናቸዋል። ፈኢዛ ነሱ ማደብሽሩ ቢህ ፈተሕና ዓለይህም አብዋበ ኩሊ ሸይኢን ነው የሚለው አላህ የተፈጠሩለትን ዓላማ ሲዘነጉ የኔን ዒባዳ ሲተውት የዱንያን በር ከፈትንላቸው ይላል። አላም እስራኤል ከፈትላቸው። ተመመ ገንዘብ የተባለ ወደለት ለምን መጨረሻ ላይ አላህ ሲ አያያዙ ይዘረጋል። ፊትና በሁለት አይነት ወይ በፈት በመጥፎ ነገር ይፈተናል፣ በበሽታ በድህነት ወይ በሀብት በጤንነት ይፈተናል፣ በወጣትነት ይፈተናል። እነላህ ሁረዛቅ ሲሳይ ሰፊ ነው። ዙልቁዋ የኃይል ባለቤት ነው አላህ። አልመቲን ኃይል ሸዲድ የብርቱ ኃይል ባለቤት ነው አላህ። ተግባባን። የተፈጠር ነው እንግዲህ ለዚህ ይህን መዘንጋት ምን እንደሚያደርስን ናቸው። ወነፍሱ ገብቷችኋል? የቀራ ነው ግልጽ ነው አይደል? ወነፍሱ ነፍስ እናያት እያንዳንዷ ነፍስ ወደ ምድር የምትመጣ ነፍስ ሁሉ ወነፍስ ነፍስ ቢፍጥረቲሃ በተፈጥሮዋ ነፍስ በተፈጥሮዋ በተፈጥሮዋ ኢዛ ቱሪከት ብትተው አንዲት ነፍስ ወደ ምድር ስትመጣ ከእናት ማህፀን ሲወጣ አንድ ህፃን በዛው እንዳለ ቢተው ወነፍስ ነፍስ ቢፍጥረቲሃ ወነፍስ ነፍስ ቢፍጥረቲሃ በተፈጥሮዋ ኢዛ ቱሪከት ብትተው ካነት ትሆናለች ሙቀረተን አማኝ ትሆናለች። ሊላህ ለአላህ ታረጋግጥለታለች። ቢልኢላህያ በአምልኮነቱ በተመላኪነቱ ታረጋግጥለታለች። ነፍስ ነፍስ ወደ ምድር ስትመጣ በዛው ባህሪዋ ብትተይ ሙወሒድ ነው የምትሆነው፣ ሙስሊም ሆና ነው የምትቀጥለው። ነፍስ እዚህ ኤንቫይሮንመንታሉ ነው እንትን የሚላት የሚቀይራል። የአካባቢው ሁኔታ የቤተሰብ የእናት የአባት የልጅ የአካባቢው በቃ የሚቀይራል። ወነፍሱ ነፍስ ማንኛውም ነፍስ ቢፍጥረትሃ በተፈጥሯ እንደተፈጠረች ኢዛ ቱሪከት ብትተው ካነት ትሆናለች። ሙቅረተን አማኝ ትሆናለች። ሙቅራ ታረጋግጣለች። ሊላሂ ለአላህ ታረጋግጥለታለች። ሙወሒድ ቢልኢላሂያ አላህ በተመላኪነቱ ታምንለታለች። ነፍስ እንደተፈጠረች ብትተው ከመጣ እያንዳንዱ የሚወለድ ህፃን ልጅ ምንድነው? ሙስሊም ነው። ሙስሊም ነው። የትኛውም ዓለም ላይ ዱንያ ዓለም ላይ የሚወለድ ህፃን ሁሉ ሙስሊም ኢላ አነ አበዋሁ ይሐውዳኒ አው ይነስራኒ አው ይመግፋኒ እናትና አባቱ ወይ አይሁድ ያደርጉታል ወይ ነሷራ ያደርጉታል ወይ መጁሳ ያደርጉታል ልጅ ሲወለድ ማንኛውም ሰው የሚወለደው ሙስሊም ሆኖ በዚህ ነው የሚጠምቀው ወነፍስ ነፍስ ቢፍጥረት ያ በተፈጥሯ ኢዛ ቱሪከት ማንም ጣልቃ ይገባባት? ካነት ትሆን ነበር ሙቅራ አማኝ ሊላህ ለአላህ ቢልኢላሂያ በተመላኪነቱ ታምንለት ነበር መሐበተ ሊላህ በፍቅር ታመልከው ነበር ታዕቡዱ ታመልከው ነበር መሐበተ ሊላህ ለአላህ በፍቅር ታምንለት ነበር በግዳጅ ማለት ነው ተብሎ አታምንለት ነበር ብትተው ነፍስ ነፍስ እንድትተፈጠረች ብትተው ታዕቡዱ ታመልከው ነበር ጌታ ላቱሽሪኩ ቢ በሱም አታጋራም ነበር ሸይአን ምንንም አታጋራም ነበር ነበር ነበር ወላኪን ነገር ግን አለመታደል ሆነና ዩፍሲዱሃ ያበላሽታታል ያችን ነው ወየንሐሪፉ ቢሃ እንድታፈነግጥ ያደርጋታል ነው አንዛሊክ ከዚህ አካሄድ ላይ ከዚህ አካሄድ እንድታፈነግጥ ያደርጋታል አለመታደል ሆነና ማን ነው እንቀረዋለን ከኋላ ያለ ይግባችሁ መጀመሪያ والنفس بفطرتها ነፍስ በተፈጥሮዋ እም ደግሞ ለምን መሰላችሁ ቶሎ የሚገባችሁ ልጆች አላችሁ የማይገባችሁ አሉ እኩል የምትሄዱ አክል ችግር የለም እናንተም ሞር አረብያውን ተፈጸመች والنفس ነፍስ بفطرتها በተፈጥሮዋ إذا تركت ብትተው كانت ትሆናለች مقرة አማኝ ትሆናለች ሊላሂ ለአላህ ታምንለታለች ብትተው እንዴት እንደተወለደች ብትፋ አንድ ልጅ አንድ ህፃን አባት እናቱ የአካባቢ ተጽዕኖ ባይኖርበት መዋሂድ ሆኖ ነው የሚያድገው። ሙስሊም ሆኖ ሙስሊም ሆኖ ይሄ አላህ ራሱ እየነገረ ነው። በፈጠራቸው ፍጡራኖች ባህር የሚያውቀው እሱ ነው። እሱ ነግሮናል። ነብዩም ነግረውናል። ወደፊት እናገኘዋለን። ኢዛ ቱሪከት ብትተው ካነት ትሆናለች ሙቅረተን ሊላ ለአላህ አማኝ ትሆናለች። ቢልኢላህያ በተመላኪነቱ ታምንለታለች። ነፍስ ልባ ብትተው መሐበተን ሊላ በፍቅር ወዳ በግዷ ሳይሆን በፍቅር ደስ ብሏት ነፍስ ተቀጠል ነበር፣ አላህን ትገዛው ነበር፣ ታዕቡዱ ታመልከው ነበር። ላ ቢህ በሱም አታጋራም ነበር፣ ሸይአን ምንንም አታጋራም ነበር። አለቀ። ላኪን ሲድራት ነው። ነገር ግን አለመታደል ሆነና ምን ትሆናለች? ዩፍሲዱሃ ያበላሻታል፣ ወየንሐሪፉ ቢሃ እንድታፈነግጥ ያደርጋታል ያችን አንዛሊክ ከዚያ አካሄዷ ከቀጥተኛ መስመሯ እንድትበላሽና እንድታፈነግጥ ያደርጋታል። ማን መሰላችሁ እንደዚህ የሚያደርጋት? ማዩዘይኑ ለሃ የሚያስውቡላት ለሃ ለዚች ነፍስ የሚያስውቡላት እነማን ናቸው የሚያስውቡላት? ሸያጢኑል ኢንሲ የሰው ሰይጣናት ወልጅኒ የአጋንንት ሰይጣናት የሚያስውቡላት ነገር እንድታፈነግጥ ያደርጋታል ከመስመር እንጂ ነፍስ በተፈጥሮዋ ብትሰጠው ለአላህ መሐበተን ሊላህ ታምንለት ነበር። ወተዕቡዱ ታመልከው ነበር። ላትሽርኩ ቢሂ ሸይአን ምንም አታጋራም ነበር። ወላኪን ነገር ግን አለመታደል ሆነና ይፍሲዱሃ ያበላሻታል። ወይን ሐሪፉ ቢሃ እንድታፈነግጥ ያደርጋታል። አንዛሊ ከዚህ ንጹህ ከሆነው አካሄድ ከኢስላም ማን ነው እንድታፈነግጥ የሚያደርጋት? ما يزين لها የሚያስውብላት የሚያስውብላት አስያጅት ያቀርቡላታል። ሽርክን ቢድዓን ሲፈጥሩ ምን አድርገው ነው? ጥሩ ነው በቃ ጥሩ ጥሩ መዓዛ ያለው ጥሩ color ያለው ጥሩ ጣዕም ያለው አድርገው ነው የሚያቀርቡላት። እነማን ما يزين لها። ለእሷ የሚያስቡላት እነማን ናቸው? አስዋቢዎቹ شياطين الإنس የሰው ሰይጣናት አለ የሰው ሰይጣናት ቢድዓ የሚያስተምርህ ወለው ተከለመ አረብየተን ሆ ሙጅሪም አለ እንደዚህ አይነት ሙጅሪም መሰለን ልአሕባር አልቃኢድ ቃኢዱሁም ልሙጅሪም እንደዚህ አይነት ሰዎች አሉ በየ ወላኪን ዩፍሲዱሃ ያበላሻታል፣ ወይን ሐሪፉ ቢያ እንድታፈነግጥ ያደርጋታል። አንዳሊ ከዚህ ቀጥተኛ መስመር ከይስላል ማይዘይኑ ላይ ያስቡላል። እነማን ሸያጢኑል ኢንስ የሰው ሰይጣናት አሉ። ወልጅን የአጋንንት ሰይጣናት እንድታፈነግጥ ያደርጓታል። ሸያጢኑል ኢንስና ሸያጢኑል ጅን ነው። የሰው ሰይጣን የለም የሰው ሰይጣን የለም አለ። እንደውም ሰዎች በአባባላቸው ምን ይላሉ? የሰው ሰይጣን የከፋ ነው። አሁን ዝብላ ብትለኝ እንኳን هذه الصفة شياطين الإنس والجن ቁርአኑ ሞክላ እነዚህ ሸያጢን አልኢንስና ወልጅን እነሱ አስውበው እንድታፈነግጥ ያደርጓታል ያበላሿታል እንጂ ታምን ነበር አለ። በምን ሸያጢን አልኢንስና ወልጅን እንዴት ሊስማሙ ቢማ ዩሒ ራእይ በመላላት ባዕዶሁም ከፊሉ ኢላ ባዕድን ወደ ከፊሉ ከፊሉ ወደ ከፊሉ እርስ በርሳቸው ራእይ ይላላካሉ። ማነማን ሸያጥነል ኢንስና ጅን ማለት ነው። ራእይ መላላክ ማለት በመነሳጠር ማለት ነው። በመነሳጠር ጅንና ሰው ሸያጥነል ኢንስና ወልጅን አሉ ሁለቱ። ጠንቆ ያለ ሲህረኛ አስማተኞች አሉ። እነዚህ እነማን ካድሬዎች ናቸው? የሰይጣን ካድሬዎች ናቸው። አስማት የሚሰሩ ጠንቆ የሚጠነቁ የሰይጣን ካድሬ ነው። የሰይጣን መጠቀሚያ ነው። የሰውን ልጅ ለማጥቃት ማለት ነው። የሰው ልጅ ጠንቋይ ጋር ሲሄድ ሸይጣንና የሰው ሰይጣንና የጅን ሰይጣን ባደረጉት ሴራ ትክክለኛ መስመሩን ተውሂድን አቂዳውን ለቋል ወደ ጀሃነም ሊወስድ ይሄ ማለት ነው። የሰው ልጅ የሚበላሸው በዚህ ሸያጡን ልእንስ የሰው ሰይጣናት ወልጅን የአጋንንት ሰይጣናት ቢማ ዩሒ ረእይ በመላላክ በመመሳተር ባዕዱሁም ኢላ ባዕድን ከፊል ለከፊሉ እርስ በርሳቸው ማለት ነው ግልጽ ነው ይሄ ገባችኋል? እሱ ያልገባው ያልገባው እሺ ቢማ ዩሒ በመላላት ራእይ በመላላት በመመሳጠር ባዕድሁም ኢላ ባዕድን እርስ በርሳቸው ሸያጥን ልእንስና ወልጅን ራእይ በመላላት ዝኽሩፈ ልቀውል መልካም ንግግር ጉሩራ ማታለያ ንግግር ዝኽሩፈ ልቀውል የተዋበ ንግግር ደስ የሚል የሚማርክ አንተ አብሽር ሀብታም ትሆናለህ። አንተ ወንድ ትወልዳለህ። አንተ እንደዚህ አይነት ሴት ብታገባ ይገጥመሃል። አንተ በዚህ በዚህ ነግድ ይሄ ያዋጣል። አንተ በዚህ ግባ፣ አንተ በዚህ ውጣ። አንተ እንደዚህ በአመት በአመት የምታርቅ ከሆነ ፈጥረህ ትወጣለህ። አንተ ተማሪ ጠንቋይ እንዳይሄድ አረ ተማሪማ እኮ በጣም አይደል እንዴ? ሙስሊምም ብልጥ ሙስሊምም አይሸወድም። ሙስሊምም ከኢስላም ራቅ ያሉ ሰዎች ናቸው የሚሸወዱት። ከቁርአን ከሐዲስ የራቁ ከዑለማ የራቁ ከመስጊድ የራቁ ሰዎች ናቸው። ወደ ጠንቋ የሚተራመሱ አስማት የሚጠቀሙትም ሲሕር የሚጠቀሙት በንቶቻችን ያሉ አይደል? መጃኒ ነብዮች ናቸው። እስላም የማያውቃቸው ሌላም እምነት ወይ ነሷር አይደሉ ወይ ሙስሊም አይደሉ لا خارجين عن الإسلام ይወጡ ናቸው። أكثر العلماء ክፋሮች ናቸው። ቁርአኑም ራሱ واتبعوا ما تتلو الشياطين على ملك سليمان وما كفر سليمان ولكن الشياطين كفروا يعلمون الناس السحر ይከፍራሉ ያለውን ነው አብዛኛው የሚቀበሉ ولكن يفسدها وينحرف بها عن ذلك ما يزين لها የሚያስቡላት شياطين الإنس የሰው አጋንንት የሰው ሰይጣናት ወልጅን የአጋንንት ሰይጣናት ቢማ ዩሒ ራእይ በመላላክ በመመሳጠር ሁለቱ ባዕዱሁም ላ ባዕድ እርስ በርሳቸው በመመሳጠር ምን ይልላላካሉ ዙኽሩፈል ቀውል ዙኽሩፍ ማለት እኮ የተዋበ ማለት ነው የሚያስመሳስል ንግግር ደስ ንግግር አንተ አብሽር ትከብራለህ፣ አንተ እንደዚህ ትሆናለህ ይላል ጠንቋዩ። ዝኹር ፈልቀው ይባላል። ጉሩራ ማታለያ፣ ማታለያ አጭበርበሪያ ቃል እርስ በርሳቸው በመመሳጠር ኡማውን ያስወጡታል። ማና ማናቸው አስወጡት? ማና ማናቸው? شياطين الإنس والجن بما يوحي بعضهم إلى بعض ማዳ ከፊል ወደ ከፊሉ ምን በመደራረግ بما يوحي ማለት ምንድን ነው? ራእይ በመመላ በመላላክ ራእይ እኮ ወህይ ወህዩላህ ኢላ ሙሐመድ አለይሂ ሰላቱ ወሰለም ኢላ ረሱል ያለ ወህይ ያ ወህይና ወህይ ምንድን ነው? አይገናኝም። ይሄ ወህይ እዚህ ቦታ ላይ መመሳጠር ነው መመሳጠር ዝኽሩፈል ቀውሊ ጉሩራ የማታለያ ንግግርና የተዋበ ማስመሰያ ንግግር እርስ በርሳቸው በመላላት ይህን ያደርጋሉ። ተጠንቀው ዘንድ ስትሄድ የሆነ እውነት አይነግረዋል። የሆነ እውነት ይናገራሉ። ነብዩ አለይሂ ሰላቱ ወሰላም በስራቀ ሰምዕ የስተሪቁነ ሰምዓ እንደሚለው ቁርአን የሆነ ነገር ያዳምጣሉ። ጅኖች አንዱ በአንዱ ላይ አንዱ በአንዱ ላይ ይሰቀልና ሰማይ ጣራት የሆነ ነገር መላእክቶች ምን አለ ዛሬ አላህ ስለ ከሌ ምን ተባለ ይባላል። የሆነ ነገር ይነገራል። ያችን ሰርቀው ይመጣሉ። አላህ ለሕክመትህ ነው ይሄን ያደረገ ለፊትና ነው ወደ ምድር ብዙ ጊዜ ነግራቸዋለሁ። የነ ሙሳ ሚስጥር እንኳን ይወጣል። የመሲያዊ ምስጢር እንኳ አቅም አለው። የነ ኢሳው እንትን አለው አይደል አቅም አይወጣም። የነዚህ እነዚህ ስለላ ድርጅቶች እነዚህ አይወጣም። የአላህ ግን ምስጢር እንደ ጠቋይ ሊያውቀው ቻለ፣ እንደ ሰይጣን ሰርቆት ሊመጣው ቻለ። ለህክማ ለልፊትና ለፊትና ነው። ምድር ላይ ይመጣና በጠንቋው ጆሮ ይነግረዋል። ከእንትኑ ስፖታ ከከዋክብቱ ተኩስ ያመለጠው ይመጣና ለጠንቋው ይነግረዋል። ለጠንቋው ዘንድ የሆነ ሰው የሚሄድ ከሆነ ወይ በሀገሬው ላይ የሚመጣ ጦርነት ካለ፣ በሽታ ካለ፣ ድርቅ ካለ ይቺ የምትመጣው አመት ደስ አላለችም ይላል ያጠንቋል። ያቺ ነገር እውነት አለ እውነት ናት ተሰምታል። እዛ ላይ ግን ነብዩ አለይሂ ሰላቱ ወሰላም ምን ይላሉ? የዚዱ አለይሃ ሚአተ ከዝባ መቶ ውሸት ይጨምርባታል። በአንዷ እውነት ምክንያት ሰውየው አበድ የሚያወራው ሁሉ እውነት ሆኖ ይቀራል። በአንዲት እውነት መቶ ውሸት ይጨምርበታል። ያቺ አንድ እውነት የመጣችው ለሴተና ነው ለሕክማ ነው። እኛ እውነት በጠንቋይ የምንሸወድ ከሆነ ፈተውሂዱ አሁን ካሳለፍ ነው በመነሳት ነፍስ በተፈጥሯ ብትተው ለአላህ ታምንለታለች። ቢልኢላህያ መሐበተን ሊላህ በፍቅር ታመልከዋለች፣ በእሱ አታጋራም። ነገር ግን ያበላሻታል፣ እንድታፈነግጥ ያደርጋታል። ከዚህ ሲደድ የሚያፉብላት የሰው ሰይጣናት፣ ያጋንንት ሰይጣናት ራእይ በመላላት እርስ በርሳቸው የተዋበ ንግግር ማታለያ ብለናል አይደል? ይሄን አሳለፍ ተውሂዱ ተውሂድ ስንመለከተው ተውሂድ መርኩዙን መሰረት ያደረገ ነው ተውሂድ ምንን መሰረት ያደረገ ነው ተውሂድ ፊል ፊጥሪ ከተፈጥሮ ጋር የተያያዘ ነው ተውሂድ ከዚህ በመነሳ አሃ አሃ ተውሂድ ማለት መርኩዙን መሰረት ያደረገ ነው ፊል ፊጥሪ ከተፈጥሮ ጋር የተያያዘ ነው ማለት ነው ምን ተውሂድ በቃ ተውሂድ ከተፈጥሮ ጋር የተያያዘ ነው ይዛችኋል አይደል እንደዛ ከሆነ በተቃራኒ ወሽርኩ ሽርክ ማጋራት ክህደት ምን የሚባለው ማጭበርበር ወንጀል ምን የሚባለው ሁሉ ፈሽርኩ ሽርክ ጣሪኡን መጤ ወደኺሉን እንግዳ ጣልቃ ገብ ናቸው ማለት ነው አይደል አልገባችሁም ነፍስ ነፍስ በተፈጥሮዋ ብትተው ምንድን ነው የምትሆነው ስለዚህ ከተውሂዱ ነፍስ በተፈጥሮ ብትተው ሙወሒድ ትሆናለች ካላችሁ ስለዚህ ፈተውሂዱ ምንድነው ማለት ነው? ተውሂድ ምርኩዙ ማድረግ እኮ ነው። ፈተውሂዱ ምርኩዙ መርኩዙ ፍልፍቅ ከተፈጥሮ ጋር የተያያዘ ነው ማለት ነው። ተውሂድ ፈተውሂዱ መርኩዙ ፍልፍቅ ወሽርኩ ሽርክ እንደዛ ከሆነ ተውሂድ ተፈጥሯዊ ከሆነ فالشرك ሽርክ ጣርቁን መጤ ነው እንግዳ መጤ ነው ወደ ወደኺሉ ጣልቃ ገብ ነው። ጣልቃ ገብ ማለት ነው። አዲስ የመጣ ነው። ደኺል ባሪክ አዲስ የመጣ ነው። ደኺል እንግዳ ጣልቃ ገብ ነው ማለት ነው። ተግባባ። ወደኺልን አለይሃ በነፍስ ላይ ድንገት የገባ ነገር ነው። ባሪክ መጤ ወደኺልን እንግዳ ቃለ ተዓላ አላህ እንዲህ ይላል በቁርአን ተውሂድ ተፈጥሯዊ ለመሆኑ እንዲህ ሲል ይነግረናል አላህ ፈአቂም ወጅሃከ አይ እስተቂም ያ ሙሐመድ ፈሰድድ ወጅሃከ ፊትህን ቀጥ አድርገው ይላቸዋል። ሊዲኒ ለዲኑ ተገዢ አድርግ ራስህን ይላቸዋል አላህ ነቢዩን ዓለይሂ ሰላቱ ወሰላም አልአምሩ ሊነቢይና ሰለላሁ ዐለይሂ ወሰለም አምሩን ሊኡመቲ ለነብዩ የመጣ ትእዛዝ ለኡማቸውም ትእዛዝ ነው። ወዕቡድ ረበከ ሐታ የእትየከል የቂን እውነታ እስከሚመጣ ሞት እስከሚመጣ አላህን እኔን ተገዛ አላቸው። ይህ ትእዛዝ ማንን ነበር? ተከልፈተኑ ነብዩ አለይሂ ሰላቱ ወሰላም ነበሩ። ግን ኡማውም ይገባል። ፈአቂም ቀጥ አድርግ ወጅሃከ ፊትህን ቀጥ አድርገው አስገዛ ማለት ነው። ዲን ለዲኑ ቀጥ አድርግ በዲንህ ላይ ሐኒፈን ወደ ዲን አልኢስላም የገባህ ስትሆን ማኢለን ኢላ ዲን ልሐቅ ወደ እውነተኛው እምነት የገባህ ስትሆን ፈአቂም ወጅሃከ ተሰግድ ወጅሃከ ፊትህን ቀጥ አድርገው በዲኑ ላይ ዲን ሐኒፈን ቀጥ አድርገህ ስትሆን ፊጥረተላሂ የአላህ ተፈጥሮ ነው ይሄ ዲን ተመልከት ፊጥረት አላህ የአላህ ተፈጥሮ ነው ይሄ ዲን አለቲ ይክድን ፈጠረና ሰዎችን ፈጥሯል አለይሃ በሰው ላይ ፈጥሯቸዋል ሰዎች ሲመጡ ምንድን ናቸው ማለት ነው ሙስሊም ናቸው ማለት ፈአቂም ፊትህን ቀጥ አድርግ አካልህን ቀጥ አድርገው ለዲን በዲንህ ላይ ቀጥ አድርግ ማንነት ለዲኑ ቀጥ በዲኑ ውስጥ ቀጥ ብለህ ቀጥል ማለት ነው አቂም ወጅሃከ አካልህን ቀጥ አድርግ፣ ፊትህን ቀጥ አድርግ። ልጅን በዲን ውስጥ ሐኒፈን ምን ማለት ነው? ሐኒፈን እ በዲን ውስጥ የገባህ ስትሆን ማለት ነው። ፊጥረት የአላህ ተፈጥሮ ናት። ዲን ደግሞ ዲን ምንድነው? ፊጥረት አላህ ነው። ምንድነው ፊጥረት አላህ? የአላህ ተፈጥሮ ነው። በቃ ተፈጥሮ ነው። ተፈጥሮ ነው። መጀመሪያ ነው ማለት ነው። ጅማሬ ነው። ፍጥረት አላህ ነው። የአላህ ተፈጥሮ ነው። ይህች ተፈጥሮ ደግሞ ፈጠረና ሰዓለፋ የሰው ልጆችን ደግሞ በእሷ ላይ ነው የፈጠራቸው። በአጭሩ የሰው ልጅ በምን ላይ ነው የተፈጠረው ማለት ነው? በዲን ላይ። ዲን ማለት ደግሞ ምንድነው? አተውሂድ ማለት ነው። አይገባችሁም መሰለኝ። እደግመዋለሁ። ላ ተብዲለ መቀየር አይቻልም። ላ ተብዲለ መለወጥ መቀየር አይቻልም። ለኸለቅላ የአላህን ተፈጥሮ መቀየር አይቻልም። የሰው ልጅ የተፈጠረው በምን ላይ ነው? በተፈጥሮ ላይ ተፈጥሮ ምንድነው? ዲን ነው። ፈአቂም ጅሃከ ራስህን ቀጥ አድርግ፣ ዲን በዲን ላይ ራስህን ቀጥ አድርግ። ሐኒፈን ወደ እስላሙ ወደ ሃይማኖት ውስጥ የገባህ ስትሆን ውስጥ የገባህ ስትሆን ቃል እበል በዲን ላይ ፍጥረት ይሄ አንተ ያለህበት ዲን ደግሞ ይሄ ዲን አሁን ቀጥ አድርግ ራስህን ያልኩ ያዘዝኩበት ዲን ፍጥረት የአላህ ተፈጥሮ የአላህ ተፈጥሮ አዎ አለቲ ይቺ ተፈጥሮ ደግሞ ፈጦረና ሰዓለሃ ሰዎችን በእሷ ላይ ነው የፈጠራቸው። እሷ ራሷ ጂን ማለት ነው ተፈጥሮ ናት። በዚች ተፈጥሮ ላይ ደግሞ ፈጦረና ሰዓለሃ ሰዎችን ፈጥሯቸዋል። የሰው ልጆች ባጭሩ በተውሂድ ተወለዱት ማለት ነው። አልገባችሁም? ላ ተብዲለ መቀየር እነሱ ይገባችኋል መሰለኝ ከእናንተ ገልጧችኋል? አዎ ገልጧችኋል። አዎ አይደል لا ተብቲለ እንደናንተ አይደለም ማዳም እንደናንተ እንደማዳም በጣም ነው የሚገባው serious ነው ኡሙ ሁረይራ አቡ ሁረይራ ለምን ተባሉ ኡሙ ሁረይራ እንዳትሉ እንደ ድምፅ ብለው እንደ ወታደር ማለት እነሱ ነው። ቅራአት አይደለም። ፋቲ ወጅሃት ፊትህን ቀጥ አድርግ አላቸው ለነብዩ ለዲኒ በሃይማኖቱ ሐኒፈን ሐኒፈን ወደ ዲኑ የገባህ ስትሆን ፊጥረት አላህ የአላህ ተፈጥሮ ናት። ማን ዲን አለቲ ይህች ተፈጥሮ ደግሞ ፈጦረናተ አለይሃ የሰው ልጆችን በእሷ ላይ ነው የፈጠራቸው። በአጭሩ ምን ማለት ነው? የሰው ልጆች የተፈጠሩት በጅን ላይ ነው። ጂን ማለት ደግሞ ምንድነው? ተውሂድ ላ ተብዲለ መቀየር አይቻልም። የኸልቅላህ የአላህን ተፈጥሮ መቀየር አይቻልም። ኸልቅ ያለውን ፈሰረሁ ኢብራሂም ነኻዒ ወብኑ አባስ وسعد بن جبير وقتادة ومجاهد وابن زيد እነዚህ ሁሉ والبخاري ايضا الخلق ማለት معناه الدين ብለው ፈስረውታል። ላ ተብዲለ መቀየር አይቻልም። የኸልቅላህ ማለት አይ ሊዲኒላህ ብለው ነው የፈሰሩት አውላ ያልኩት ዑለማ ሊዲኒላህ የአላህን ሃይማኖት መቀየር አይቻልም። አንድ ልጅ ሲወለድ በእስላም ላይ ነው የተወለደው አታጥምቁ። ሰው በአህባሽነትም ይሁን በተውሂድ ላይ ነው የተወለደው ነበር ይገባ አለል ዐቂደት ሰሒሐ ሰሊማ ፈአቂም ወጅሃክ ፊትህን ቀጥ አድርግ ሊዲኒ በሃይማኖት ላይ ሐኒፈን ውስጥ የገባ ስትሆን የጠረት አላህ የአላህ ተፈጥሮ ነው። ዲን ደግሞ ተፈጥሮ ነው። የማንኛውም ነገር መሰረት ነው። አለቲ ይቺ ተፈጥሮ ደግሞ ፈጥሮና ፈዓላ የሰው ልጆችንም በእሷ ላይ ነው ስለዚህ ላተብዲለ አይቻልም መቀየር ማለት ነው። ላተብዲለ መቀየር አይቻልም። የኸልቅላ አላህ የፈጠረውን ለኸልቅላ አላህ የፈጠረውን አላህ የፈጠረው በዲን ላይ ነው ብለናል አይደል? ያን አላህ የፈጠረውን ነገር ከተፈጠረበት ነገር ማስለቀቅ አይቻልም። ወይም ላተብዲለ መቀየር አይቻልም። የኸልቅላ ኸልቁን ምን ብዬ ነው ፈረብ ምንድን ማለት ቢዲኒላህ ብለው ፈስረውታል። እነ ኢብኑ አባስ፣ እነ ኢብራሂም ነፋዒ፣ እነ ሙጃሂድ፣ እነ ፈታዳ፣ እነ ኢብኑ ዘይድ እነ ሼኹል ቡኻሪ አንዱን ካዛችሁ በቃችኋል። ሼኹል ቡኻሪ ፈሰሩታል። ግልጽ ነው አይደል? ይሄ ቁርአናያ ምንን ይጠቁመናል? ከቁርአናያው ምንድነው የምንረዳው? ቀራ ነው አይደል የሰው ልጅ የተፈጠረው በኢስላም ላይ ነው። በተውሂድ ላይ ነው ሰው ልጅ የተፈጠረው። እስኪ የቱ ነው በተውሂድ ላይ ነው የሚለው እስኪ ንገረኝ። ማን የሚነግረኝ ጎበዝ? ማንጎ ገዛለት ፍጥረት አላህ እሺ ፈአቂም ወጅሃከ ሊዲኒ ሐኒፈን ፍጥረት ማለት ምንድን ነው? የአላህ ተፈጥሮ ነው። ማን ይሄ እንበሉ ለዚህ ሁሉም ማለት አለቲ ፈጠረናተ አለይሃ አይ እሱ ጨርሰዋል ከአንተ ራስህ ለዛች ሲል ነው በእሷ ላይ ነው የተፈጠሩ ለእሷ ነው የተፈጠሩ በእሷ ላይ ነው የተፈጠሩ ነው ለእሷም ነው ደግሞ ማቅለብ ስትል ነው ስለዚህ ፈተውሂድ በቃ አላህ አንድ ማንጎ ፈተውሂድ ንገረኝ ፈተውሂዱ ምንድነው ማለት ነው ከዚህ በመነሳት ፈተውሂዱ ከኋላ ከቁርአን አየው በፊት የተናገረው ነገር አለ ፈተውሂዱ መርኩዝን ፍልፍል አይደል ወሽርኩ ፋርሁን እ ወዳ ማሻአላ ወላሂ በጣም ጎበዞች ወቃለ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰለም ከቁርአን አየ የሰው ልጆች በተፈጥሮ ሙስሊሞች እንደሆኑ ከቁርአን አያ ተመለከተ ከሐዲስ ተመለከተ ወቃለ ሰለላሁ ዐለይሂ ወሰለም ነብዩ ምን ይላሉ في الصحيحين من حديث ابي هريره كابو هريره የተረጋገጠ ሐዲስ ነው في الصحيحين ቡኻሪና ሙስሊም ላይ متفق عليه ነው ሐዲሱ ሁሉ መውሉድን ይላሉ ነብዩ ዐለይሂ ሰላቱ ወሰላም ማንኛውም መውሉድ የሚወለድ ልጅ ዩለዱ ይወለዳል የልጅ አይደለም ዩለዱ ይወለዳል ሁሉ መውሉድ ማንኛውም ህፃን ማለት ነው መውሉድ ማለት ህፃን የሚወለድ ማንኛውም የሚወለድ አካል ዩለዱ ይወለዳል አለል ፊጥራ በተፈጥሮ ላይ ነው የሚወለደው ባጭሩ ምን ብዬ ልፈስረው እ አለ ዲን ነው የሚወለደው አለ ኢስላም ነው የሚወለደው አለ ተውሂድ ነው የሚወለደው ፊጥራ ማለት ምንድን ነው ብለናል ተፈጥሮ ምንድን ነው ተውሂድ ዲን ኢስላም በቃ ኩሉ መውሊድ ዩለዱ አለ الفطره ከተባልክ አለ ተውሂድ አለ الاسلام አለ الدين ሁሉም ተያይዞ አንድ ናቸው ስለዚህ ፈአበዋሁ ነገር ግን ፈአበዋሁ አባትና እናቱ ማለት ነው አቡሁ አባቱ እሙሁ በአንድ ላይ አበዋሁ ተብለዋል አባትና እናቱ ይሐውዳንህ ወይ አይሁድነት ይቀይሩታል አው ይነስራንህ ወይ ወደ ነሳራነት ይቀይሩታል ይላል المسيحية أو يمجسانه ወይ ወደ እሳት አብላሽነት ይቀይሩታል ተባባላል ሌላም ሌላም በሉት ቡድሂዝም የሚሆን ሂንዱይዝም ያው ነው ይቀይሩታል ወደ ፈለጉት አቅጣጫ እንጂ የሰው ልጅ ኩሉ መውሉድ ይውለዱ አለል ፍጥር አልአስሉ መሰረቱ እንቱ መሰረቱ ፊበኒ አደም በአደም ልጆች ውስጥ እንቱ መሰረቱ አተውሂድ ተውሂድ ነው። አባታችን አደም እስከ አስረኛው ክፍለ ዘመን ድረስ ተውሂድ ንጹህ ነበር። በሰው ልጆች ታሪክ ማለት ነው። በሰው ልጆች ታሪክ ለአስር ክፍለ ዘመናት ምድር ላይ ሽርክ አይታወቅም ነበር። ከዛም በኋላ ነው ዓለም ትርምስ የወጣው። እንቀረዋለን። ፈልአስሉ ፊ በኒ አደም ጥንቱ በሰው ልጆች ውስጥ አተውሂዱ ተውሂድ ነው። مالك أضافه الكل ايش والدين دين والدين حيمانوت الإسلام إسلام الدين والدين حيمانوت الإسلام إسلام ما تجمروا من عهد آدم عليه السلام آدم كما تقدس جبروا من عهد مالك من زمن مالك من عصري من زمني من حيني من عهدي زمن جزي مالك ምን አህዲ አደም ከአደም ጀምሮ አለይሂ ሰላም ሰላም በሳቸው ላይ ይሁንና ከአባታችን አደም ጀምሮ ወመን ጃአ ከመጡትም ባዕደሁ ከሱም በኋላ የመጡት ሚን ዙርየት የእሳቸው ዙርያ ዲናቸው ሃይማኖታቸው እስላም ነበር። ቁሩነን ክፍለ ዘመናትን ፈዊላ ለረጅም ክፍለ ዘመናት ሃይማኖት እስላም ነበር። ምን አህዲ አደም ከአደም ጀምሮ ወመን ወመን ጃአ ባዕደሁ ከሳቸውም በኋላ የመጣ ዲናቸው ምን ነበር? ከሳቸውም በኋላ የመጣ ምን ዙርየቲ ከሳቸው ዙርያ ቁሩነን ጠዊለተን ለረጅም ክፍለ ዘመናት ዲኑ ምን ነበር? እስላም ነበር። ወዲኑ ሃይማኖቱ አልእስላም እስላም ነበር። ምን አህደ አደም አለይሂ ሰላም ወመን ጃአ ባዕደ ከሳቸውም በኋላ የመጣው ምን ዙርየቲ ከሳቸው ዙርያ ቁሩነን ጠዊለን ለረጅም ክፍለ ዘመናት ሃይማኖቱ ምን ነበር? እስላም ነበር። ባለ ተዓላ ይኸው ለዚህ ምስክርነት አላህ እንዲህ ብለናል በቁርአን መጀመሪያ ከአደም ጀምሮ በሰው ልጆች ታሪክ ሃይማኖት ምን ነበር? እስላም ነበር። ከአደም ጀምሮ ከአደምም በኋላ የመጡት ከዝርያ ለረጅም ክፍለ ዘመን አላህ ምን ይላል? ካነናቱ የሰው ልጆች ነበሩ ኡመተን ዋሂዳ አንድ ህዝብ ነበሩ። ካነናቱ ሰዎች ነበሩ ኡመተን ዋሂዳ አንድ ህዝብ ነበሩ። ኡማ ፊልል አላሚለት ዋሂዳ በአንድ አካሄድ ላይ በአንድ ጎዳና ላይ ነበሩ። ኡመተ ዋሂዳ አንድ ህዝብ ነበሩ። ኺላፍ አልተፈጠረም። ኺላፍ የሚፈጠረው እኮ የተለያየ አደጋ ይመጣል። ካለና ሰዎች ነበሩ። ኡመተ ዋሂዳ አንድ ሚላ አንድ ጎዳና ላይ ነበሩ። አንድ ኡማ ነበሩ። ግን ፈበዓተ አላሁ ነቢይን ነቢያትን ላከ አላህ ሙበሽሪን አበሳሪ የተከተላቸውን ወሙንዚሪን አስጠንቃቂ እነሱን የተጻረረ ነቢያቶች ተላከ። እዚህ ውስጥ የቀረ ነገር የለም። ኡማው አንድ ነበረ። ካንናስ ኡመተ ዋሂዳ ኡማው ሙስሊሙ ኡማው አንድ ነበር። የሰው ልጅ አንድ ነበር። አዎ ፈበዓተ አላህ አላህ ላከ ምን ነብያትን ላከ። ለምን አስፈለገ? እዚህ መካከል ላይ ይወደቃል ይላሉ። በሌላ አያ ግልጽ ይሆናል። ወላኔ ወላኪን ይኽተለፉ የሚላለ ከመስመር ወጡ የሚል ዝውታለ ትክክል ከሆኑ ኡመተ ዋሂዳ ከሆኑ ነብይ መላክ አያስፈልግም። ፈበዓተ አላሁ ነቢይን ከሚለው በፊት ኡመተን ዋሂዳ የሚለው መካከል ላይ ፈክተለፉ የሚላል ፈክተለፉ የሚላል ቁርአን ላይ ዚያዳ ማለት አይደለም። ሌላ አያን ላይ ሱረቱ ዩኑስ ላይ ምን ይለናል? ወማ ካነ ናሱ ኢላ ኡመተን ዋሂደተን ፈክተለፉ ፈበዓተ አላሁ ነቢይን ህዝቡ አንድ ኡማ እንጂ አልነበረም። ነገር ግን ሲፋለፉ ከመንገዳቸው ሲያፈነግጡ ነብይ ተላኩ ለማስተካከል። እዚህም እንደዛ ነው ማለት ነው። ካህናቱ ሰዎች ነበሩ፣ እመተ ዋሂዳ አንድ ህዝብ ነበሩ። ፈክተለፉ ምን ማለት ነው? ፈክተለፉ ተጻረሩ፣ ግጭት ፈጠሩ። ግጭት መፈጠር የእርስ በርስ ጦርነት ነው። የተፈለገው ምንድን ነው? አፈነገጡ ማለት ነው። ፈክተለፉ ከትክክለኛው መስመር ሲያፈነግጡ ምን ተደረገ? ፈበዓሰ አላሁ ነቢይን ነቢያቶችን አላህ ላከ። ምን የሚሉ ሙበሽሪን የሚያበስሩ ጀነት አለላችሁ ከተከተላችሁ፣ ወሙንዚሪን የሚያስጠነቅቁ እንዲህ ያላችሁ እንደዚህ አይነት ነቢያቶችን አላህ ላከ። ገብታችኋል? ይሄ አያ ገብታችኋል አይደል? እሺ ወአወሉ ማ ሐደሰ ሽርኩ ሽርክ ለመጀመሪያ ጊዜ የተከሰተው ወልኢንሒራፉ ማፈንገጥም ለመጀመሪያ ጊዜ የተከሰተው አንል አቂዳ ከትክክለኛው እምነት የቀውሜ ኖህ ኖህ ህዝቦች ውስጥ ለመጀመሪያ ጊዜ በሰው ልጅ ታሪክ ይህ አደገኛ ጨለማ የተከሰተው በኖህ ህዝቦች ውስጥ ነው። ወአወሉ ማ ሐደት ለመጀመሪያ ጊዜ የተከሰተው አሽርክ ሽርክ አጣምሮ ማምለክ ከአላህ ለሌላን ቅጽል አምላክን መያዝ ወልኢንሒራፍ ማፈንገጥም የተፈጠረው አለል አቂዳ ከትክክለኛው እምነት ማፈንገጥም የተፈጠረው ለመጀመሪያ ጊዜ የተከሰተው ሊቀውሚ ኖህን በኑህ ህዝቦች ውስጥ ነው። ፈካነ ነበረ ኑህ ነው ፈካነ ኑህ ነበረ አለህ ሰላም ሰላም በሳቸው ላይ ይሁንና ነበሩ አወለ ረሱልን የመጀመሪያው መላክተኛ ነበሩ። የመጀመሪያው መላክተኛ ወደ ሰው ልጆች የተላኩ የመጀመሪያው መላክተኛ ማን ናቸው? ኖህ ናቸው አለይሂ ሰላም። ምን ይላል አላህ በቁርአን? እና እኛ ይላል አላህ እና እኛ ራሱን በታላቅ በአዘማ ይሆናል እና አውሐይና እኛ ራእይ ላክን ሙሐመድ ኢለይክ ወደ አንተ ራእይ ላክንልህ ከማ ልክ አውሐይና ራእይ እንደላክን ሁሉ ኢላ ኑሕን ወደ ኑህና ወነብይና ወደ ነቢያቶች ምን ባዕድህ ከሱ በኋላ ወዳሉት ነቢያቶች ወደ ኑህ ወደ ሁድ ወደ ሷልሕ ወደ ያሕያ ወደ ዘከርያ፣ ወደ ዒሳ፣ ወደ ሙሳ፣ ወደ እስማኤል፣ ወደ ኢስሐቅ፣ ወደ ኢልያስ ወሳኢሪ አላ አልሙርሰሊን ፈካነ ኑህ ነበረ አለይሂ ሰላም ሰላም በሱ ላይ ይሁንና አወለ ረሱልን የመጀመሪያው መላእክተኛ ነበር። የመጀመሪያው መላእክተኛ ነበር። መረጃውም እና እኛ ኦሐይና ላክን ኢለይከ ወደ አንተ ራእይ ላክን ከማ ኦሐይና እንደ ራእይ እንደላክን ሁሉ ኢላ ኖህ ወደ ኖህና ወነብይነ ሚን ባዕዲ ከሱም በኋላ ወዳሉት ነቢያቶች እዚህ ላይ ዑለማዎች ራሳቸው ቀውል ያመጣሉ። የሆነ ነገር ጥያቄ አልተነሳባችሁ ምንም አልገባችሁም ማለት እኮ ነው። ይሽካል ነገር ካልመጣ የመጀመሪያው ነብይ ማን ነው? አደም፣ ኢድሪስ፣ ኑህ እያልን አይደል የምንቆጥረው? ዑለማዎች ሁለት አይነት እንትን አላቸው አደም ነብይ እንጂ ረሱል አይደለም ይላሉ። የሩሱሎች መጀመሪያው ማን ነው? ኑህ ነው ይላሉ። በዚህ ቁርአን መረጃ። ሌሎች ደግሞ አ አደም ልጆቹን ሲያስተምር ነበረ ረሱል ነው እና ለምን ለነብዩ አለይሂ ሰላቱ ወሰላም በቁርአን አያ ውስጥ ወደ ኑህና ከሱ በኋላ ወዳሉት ነቢያቶች ራእይ እንደላክን ሁሉ ወደ አንተ ላክንለት ለምን ከማ አውሐይና ኢላ አደመ ወነቢይነ ሚን በዕድህ ለምን አላለም ይላል። ይህን ያለበት ምክንያት ነቢዩና ዓለይሂ ሰላቱ ወሰላም ኑህ ተመሳሳይ ነው ሪሳላቸው ተልኳቸው። ኑህ ምንም ተፋልመዋል፣ ሽርክን ተፋልመዋል። ነቢዩም ዓለይሂ ሰላቱ ወሰላም ሽርክን ጣዖታትን ተፋልመዋል። የሁለቱ ተልኮ ስለሚመሳሰል ወይንም ሽርክ የሚባለው ዓለም ከኑህ ጀምሮ ስለሆነ የተከሰተው ከዛም በኋላ የመጡ ነቢያቶች ሁሉ የተፋለሙት ስለሆነ ሽርክን ተመሳሳይ ነው። ለኑህ ሽርክን ተፋለም ብለን ራእይ እንደላክን ሁሉ ከሱም በኋላ ላሉት ነቢያቶች ሽርክን ተፋለሙ እንዳለ ሁሉ ለአንተም ሽርክን ተፋለም ብለን ራእይ ላክንልህ ማለት ነው ይላል። ስለዚህ አደም ረሱል ነው ያለውን ይቀበሉታል። ተግባባ? አልገባችሁም? ግልጽ ነው። አደምን ረሱል አይደለም ረሱል አይደለም ነው የሚሉት እንትን ሶስተኛም ረሱል አይደለም ነብይ ነው ረሱል ግን ረሱል አይደለም ነው የሚሉት ስለዚህ አደም ኢድሪስ ኑህ ብለን ስንቆጥር ኢድሪስ ከኑህ በኋላ ነው መሆን ያለበት ረሱልነቱ የተረጋገጠ ስለሆነ ይላል ተግባብተናል ማንኛውም ገብቷችኋል እሺ በቃ ሽርክ የተከሰተው አወሉ ማሐደተ ሽርክ ወልእንሕራፍ ማፈንገጥና ሽርክ ለመጀመሪያ ጊዜ የተከሰተው ሲቆሜኖ በኑህ ህዝቦች ውስጥ ነው ፈካነ አለይሂ ሰላም ነበረ አወለ ረሱል አወለ ረሱል የመጀመሪያው መላእክተኛ ናቸው። ኪታብ የለም ወነቢይነ ሚን ባዕድ ሚን ባዕድ ኑህ ከሆነ አደም እኮ የሰው ልጆች መጀመሪያ ነው። ከኑህ በኋላ ይሆን አይገባም። ለዛ ነው ጥያቄው የሚያስነሳው። ከኑህና ከኑህ በኋላ ያሉ አደም ደግሞ ከማን በፊት ናቸው? ከኑህ በፊት ናቸው። ለምን? ለአንሁ አሳሱል በሸር የሰው ልጅ መነሻ ናቸው። ቅድሚያ ነበር እሺ ለማንኛውም ቃል እብኑ አባስ እብኑ አባስ ምን ይሉናል? ካነ ነበረ፣ እርግጥ ነው እውን ነው። ካነ ነበረ በይነ አደም በአደም እና በኖህ መካከል አለይሂ ሰላም የአላህ ሰላም በእነዚህ በሁለቱም ታላቅ ነቢያቶች ላይ ይሁንና ነበረ አሸረቱ ቁሩን አስር ክፍለ ዘመናት ነበረ። ኩልሁም ሁሉም ክፍለ ዘመናት ደግሞ አለል ኢስላም በኢስላም ላይ ነበሩ። ሁሉም ኩልሁም ካኑ አለል ኢስላም ስንት ክፍለ ዘመን ነበር? ካነ ነበረ በይነ አደም በአደምና ወኖህ በኖህ መካከል በይነ ማለት መካከል ማለት ነው። በአደምና በኖህ መካከል አለይሂ ሰላም ሰላም በሁለቱም ላይ ይረጋገጥና ነበረ አሸረቱ ቁሩን አስር ክፍለ ዘመናት ነበረ። ኩሉሁም አስሩም ክፍለ ዘመናት አለል ኢስላም በኢስላም ላይ ነበሩ። ግልጽ ነው። እየገባችሁ ቃለ እብኑል ቀይም እብኑል ቀይም ምን ይላሉ? የማን ተማሪ ናቸው? እብኑል ቀይም የማን ተማሪ ናቸው? አብዱል ሰላም እ የእብኑ ተይሚያ ቃለ እብኑል ቀይም ወሐዘል ቀውሉ ይህ አባባል ይህ ንግግር ወሷል ቀጥተኛና ትክክለኛ ነው። ጠብዓን ያለምንም ግጭት ማለት ነው። ጠብዓን ቁርጥ ባለ መልኩ ያለምንም አወላወል ማለት ነው። ጠብዓን ቁርጥ ባለ መልኩ ትክክለኛ አባባል እንጂ ለምን ቁርአኑም ራሱ ምን ይለናል? ቁርአኑ ምን አለ? ካነናሱ ኡመተን ዋሂዳ ነው አይደል የምለው? ፈበዓተ አላሁ ነቢይ ኡመተን ዋሂዳ ነበር፣ አንድ ነበሩ ኡማ። ለምን ያክል ዘመን ነው አንድ ነበሩት? ወዲኑ አልኢስላሙ ምን አህዲ አደም ወመን ጃአ ምን ባዕድህ ቁሩነን ጠዊላ ለረጅም ክፍለ ዘመናት አደም ከአደም ጀምሮ ከአደም በኋላ የመጣውን ዝርያዎቹ በምን ላይ ነበሩ? በእስላም ላይ ነበሩ አይደል? ለምን ያክል ዘመን? ለአሸረተ ቁሩን ለአስር ክፍለ ዘመናት ቃለ ኢብኑል ቀይም ወሀዘል ቀውል ይህ አባባል ሁወ ሰዋቡ እውነተኛና ትክክለኛ ነው። ቀጣን ያለምንም ግጭት ያለምንም ግጭት ትክክል ነው። ኺላፍ ስለተፈጠረ ነው ማለት ነው። ነብይ መጣ አንድ ኡማ ነበር። ኑህ መላክ ያስፈለገው ለምንድን ነው? ከአስሩ ክፍለ ዘመናት በኋላ የኑህ ኡማዎች ሲመጡ እነ ወድን እነ የቁስን እነ የቆቅን አመለኳቸው ታላላቆቻቸው አፈነገጡ ከትክክለኛው መስመር ኑህ ተላኩ ለማስተካከል ወደ መስመር ለመመለስ فإن قراءة أبي بن كعب የኡበይ ብን ከዕብ አቀራር የሰሐቢዩ የዚህ ሰው አቀራር ያዕኒ ማለትም ፊአቱል በቀራ ሱረቱል በቀራን ሲቀራት ፈክተለፉ ብሎ ቆጥቷታል። ፈክተለፉ ግጭት ፈጠሩ፣ ከትክክለኛው መስመራቸው አፈነገጡ። ፈበዓተ አላሁ ነቢይን አላህ ነቢያትን ላከ ብሎ ነው። በዚህ ቅርአት ቀርቶታል። ሰሐቢ ይኸው ኡበይ ብን ካብ ምን ብሎ እንደቀራ ሱረቱል በቀራ ከኋላ የቀራ ማተን አ ነው ካነ ናሱ ኡመተን ዋሒደተን ፈክተለፉ እዚህ ይችላል ማን ቀባል ይችላል ወፊ ቅራአትን አለ ማለት ነው ቅራ ቅራአት ተባዓ ነው አይደለም ወፊ ቅራ አለ አለ አዎ አለ ይህ ባይኖር እንኳ ራሱ የኡበይ ብን ከዕብ ቅራአት ባይኖር እታች ያለው አያ ይጠቁመታል ችግር የለም ፈክተለፉ የሚል አለ እዚህ መካከል ላይ ግጭት ካልተፈጠረ ነብይ ለምን ለመላክ አስፈለገ ቢባል ቅርአቱ ካነናሱ ሰዎች ነበሩ ኡመተ ዋሂዳ አንድ ኡማ ነበሩ ፈክተለፉ ከሃይማኖታቸው ሲያፈነግጡ ፈበዓተ አላሁ ነቢይን አላህ ነቢያትን ላከ። ግልጽ ነው ገብታችኋል? فإن قراءة القراءة أبي بن كعب يا أبي بن كعب القراءة يعني مالة في آية البقرة آية البقرة يفعل آية البقرة من سؤال عنده የበቀር አያ ማለት የት ነው? የት ነው የበቀር አያ የት ነው የበቀር አያ? ካንናስ ካንናስ ኡመተን ዋሂዳ ያለው ነው። አሁን ከኋላ የጠራ ነውን እኮ ነው። ኡበይ ኢብኑ በይ የኡበይ ኢብኑ ከዕብ አቀራር ያኒ ፊአተል በቀራ የበቀራን አያ ምን ብሎ ነው የቀረው? ምን ምን ጨምሯል? ካከለፉ የሚል አለ ከምን በፊት ተበዓተ አላሁ ነቢይን ካለ በፊት ካለናሱ ኡመተን ዋሂዳ ተበዓተ ካለ በፊት መካከለ ፈክተለፉ የምትላለች ጅምላውን ዝም ብለህ አረፍተ ነገሩን እኮ ብታየው አንተ ራሱ ጥያቄ ትጠይቃለህ። ኡማው አንድ ህዝብ ነበር፣ ነብይ ተላከ። መጀመሪያ ነብይ የሚላከው ለምንድን ነው? የተሳሳተን ለማስተካከል ነው። ኡማ አንድ ነበረ፣ ምንም ግጭት አልነበረም። ከዛ ነብይ ተላከ። እዚህ መካከል ላይ ምን ምን አለ ማለት ነው እ ተክተለፉ የሚል አንደኛ ኡበይ ብኑ ከዕብ በአቀራሩ ይህንን ቀርቷል። ፈክተለፉ ፈበዓተ አላሁ ነቢይን የሚል ቅርአት ሁሉ እንደዚህ ይከብዳል ማለት አይደለም። በጣም ቀላል ናት። ኪታቡ ሰው ከብዳችሁ ከሆነ አካሄድ ምንድን ወየሽሃድ ለዚህ ደግሞ ምስክር ይሆንልናል። ኡበይ ብኑ ከዕብ ራሱ አቀራሩ ፈክተለፉን መጨመሩ ጭማሪ አይደለም፣ ትርጉም እንዲገጥምለት አይደለም የጨመረው። ለምን ይኸው አያለ ይህንን ራሱ ሻሂድ የሚሆነው ወየሽሃዱ ምስክር ይሆናል። ለሀዲህ القراءة ለዚች ለኡበይ አነባበብ ትክክል ለመሆኗ ምስክር ይሆነናል። ቀውሉሁ ተዓላ ይህ አላህ ቃል ሱረቱ ዩኑስ ላይ ያለ ምን ይላል? ወማ ካነ ናሱ ሰዎች አልነበሩም ኢላ ኡመተ ዋሂዳ አንድ ህዝብ እንጂ አልነበሩም፣ አልተለያዩም ነበር። ፈክተለፉ ግጭት ፈጠሩ። ፈበዓሰ አላሁ ነቢይ ፈክተለፉ አሁን መሰረታዊ ናት፣ ጭማሪ ናት። አለ እዛው ቁርአን ውስጥ በሌላ አያ ምስክርነት አለ። እንኳ ኡበይ ብኑ ከዕብም ቀጥቷታል። እዛው ሱረቱል በቀራ ላይ ያለችው ካነ ናሱ ኡመተ ዋሂዳ ፈክተለፉ ፈበዓሰ አላሁ ነቢይን ብሎ ቀጥቶታል። ይታቀራል ትክክል ናት? ናዓም ትክክል ነው። እንዴት ወየሽሃዱ ለሁ ይመሰክርለታል። ለሀዲህ القراءة ለዚች አነባበብ ቀውሉሁ ተዓላ ሌላ ቦታ ያለው የአላህ የቁርአን አያ ይመሰክራል። ቁርአን እርስ በርሱ አንዱ ሌላውን ያብራራዋል ያብራራዋል። ወማ ካን الناس ሰዎች አልነበሩም ኢላ امه واحده አንድ ኡማ እንጂ እና ፈክተለፉ ግጭት ፈጠሩ ከሃይማኖታቸው ሲያፈነግጡ ፈበዓተ አላሁ ነቢይን አላህ ነቢያትን ላከ ሙበሽሪን ወሙንዚሪን ገብቷችኋል ሀሳቡ እ እስኪ ያልገባችሁ ያልገባችሁ የቀረው ነው ነገር ጎላል ጎል የቀረው አይ አቀራራለ ነው አከራራና ይከብዳል ይቀራ ነው አላህ ይዘንላቸውና ማለታቸው ነው ዩሪዱ ረሂመሁላህ አላህ ይዘንላቸውና ይህን አስበው ነው ይሪዱ አስበው ነው ረሂመሁላህ አላህ ይዘንላቸውና ኢብኑል ቀይም አነቢዕሰተ ነቢይን የነቢያቶች ተልእኮ ሰበቡሃ ምክንያቷ የነቢያት ተልእኮ ምክንያቷ አልእክትላፍ ማፈንገጣቸው ነው ከምን አማካኑ አለይ ከነበሩበት ማፈንገጣቸው ነው። አማካኑ አለይ ከነበሩበት ሚነዲን ሰሒህ ትክክለኛ ሃይማኖት ቁርአኑንም እኮ እንደዛ ነው የምንረዳው ነው። አንደኛ ኡበይ ቀርቶልናል፣ ሁለተኛ በሌላ አያ ተፈስሯል። ካነናሱ ኡመተ ዋሂዳ ከዛ ምን ተፈጠረ? አንድ ኡማ ሆኖ እየቀጠሉ ነበር በሰላም ሼህ የለ ነብይ ማምለክ የለ ዛፍ የለ አዛር የለ ጨሌ የለ ምን የለ ጠንቋይ የለ ሳሕር የለ በሰላም አስር ክፍለ ዘመናት የዛን ጊዜ ሁኜ ይሁን ነበር። እሺ ምን ተፈጠረ ከዛም በኋላ ፈክተለፉ አፈነገጡ ምን ሀደ ዲን ሰሒህ አስር ክፍለ ዘመናት ካሳለፉት ሃይማኖት አፈነገጡ ፈክተለፉ ተባዓተ አላሁ ነቢይን ለማስተካከል ራሱ ትርጉሙ ይወስናል። የቁርአን አያለ በዛ ላይ የሶሐብይ አቀራረብ ነው። ዩሪዱ ፈልገው ነው እብኑል ቀይም ይህ አቀራር ትክክለኛ አቀራር ነው አሉ። አዎ ኡበይ ብኑ ከዕብም የቀራው አዎ በጣም ትክክል ነው። ለአስር ክፍለ ዘመናትም በትክክል ንጹህ ነበረ አላህ እንደነገረ ይሪዱ ፈልገው ነው ረሂመሁላህ አላህ ይዘንላቸውና አነቢ እሰተ ነብይ የነብያት ተልኮ ሰበቡሃ ምክንያቷ ምንድነው? የነብይ ተልኮ ሰበቡሃ ለእክትላፍ ፈክተለፉ የመጣው ለዚህ ነው። ሰበቡሃ ምክንያቷ ነብይ ለመላክ ያበቃው ምክንያት አልእክትላፍ ግጭት ማፈንገጥ ነው አማካኑ ከነበሩበት አለይህ ድሮ ከነበሩበት ምን ከነበሩበት ምን الدين الصحيح من الدين الصحيح ከነበሩበት ከትክክለኛ እምነት ማፈንገጣቸው ነው ለነብይ መላክ ምክንያት የሆነው ይህን ፈልገው ነው ኢብኑል ቀይም ትክክለኛ አቀራር ነው ፈክተለፉ ያለው ያለው አልገባችሁ ግልጽ ነው አይደል ሀሳቡ አንድ ነገር ልንገራችሁና እኔ እንትናል ትንሽ እቀጥላለሁ። ኡማው ድሮ በነብያት ከነብያት እስከ ነብያት ከነብያት እስከ ነብያት የተወሰነ ያክል ርቀት ሰዎች በጥሩ ሁኔታ ይሄዳሉ። ይህን አስቡት። እኛም ጋር የተፈጠረ ነው፣ ልንቀራው ነው። ከአደም ጀምሮ እኑህ ድረስ የነበረው ለአስር ክፍለ ዘመናት ጥሩ መጡና ከዛም በኋላ ጀህል ሲመጣ ማህይምነት በጣም ሲንሰራፋ ሰው ሰው ሰውን ማምለክ ጀመረ። ማን ተላኩ? ኑህ መጡ። ኑህ ዳዕዋቸውን አደረጉ። እምቢ ያለው እምቢ ያለ የተወሰኑ ሰዎቻቸውን በመርከቢቷ ጡፋን መጣና ልቅምቅም አደረገው፣ ድምጥማጡን አጠፋው። ህዝቡ የተወሰኑ ሰዎች ይዘው ለሰው ዘር ቅርት ወደ ምድር እንደገና ተስተካከለ። ተውሂዱ ተመለሰ። የነዛ ዝርያ ጥሩ ያመለከ እያለ መልሰው እንደገና ጣዖት አምላክነት መጡ። መሀይምነት ሲወፈስ አሁንም ሁድ ሰላተ እንደዚሁ ትንሽ አስተካከለ። አሁንም ሷሊህ መጣ። አሁንም የተወሰነ አስተካከልና ትንሽ ከተጓዙ በኋላ ተቀየረ። እነ ኢብራሂም እነ ሙሳ እነ ዒሳ ነቢዩም መጡ እስከ ራሱ እስማኤልና ነቢዩ መካከል የተወሰነ ዓመታት ጥሩ ህዝብ እየሄደ ነበር። የእስማኤልን የኢብራሂምን አካሄድ ጥሩ እየሄደ እያለ የሆነ ሰው መጣና እምነት አስለቀቃቸው። መካ ሙሉ በሙሉ ጣዖት በጣዖት ሆነች። ማን መጡ? ነብዩ መጡ። ወደ ነበረበት መለሱት፣ ወደ ተውሂድ። እንደገና ደግሞ ከሶስት መቶ ዓመት በኋላ አይዶሎጂዎች መፈጠር ጀመሩ። አሁን ላይ ሙስሊም ውስጥ ሰርቶ ወልዮች ማምለክ ነብይን መገዛት ጀመረ። ከኑብዋው ዘመን እየራቀ በሄደ ቁጥር ትውልድ ሃይማኖትን እየረሳ እየዘነጋ እየተሳሳተ በሌላ አይዲዮሎጂ እየተረሳ ነው የሚሄደው። እዚህ ፕሮሰሱ ይሄን ይመስላል። የነቢያቶች ተልእኮ አሁን ስቀሩት ይገባቸዋል። ይረዱ አንነቢያ ከተነብይን የነቢያቶች ተልእኮ ሰበቡሃ ምክንያቱ አለክቲላፍ ማፈንገጥ ነው። አማካኑ አለይ ከነበሩበት ምን ዲን ሰሂህ ከትክክለኛው መስመር ማፈንገጥ ነው ምክንያቱ የነብያት ተልእኮ ምንድነው ነው ከተባለ ማዳይቱን ጀዋቡክ መልስ ምንድነው الاختلاف من الدين الصحيح ከትክክለኛው እምነት ማፈንገጥ ነው። ነብይ ለምድር ጌጥ አይላክም፣ ለውበት አይደለም፣ ለማስተካከል ነው፣ ተውሂድ ለማስተባበር ነው። كما كانت العرب አረቦች እንደነበሩት ያዙ። አሁን ጀመረ አረቦች እንደነበሩት بعد ذلك ከዚያም በኋላ ከተለያዩ ነብያቶች ተልኮ በኋላ كما كانت العرب አረቦች ነበሩ بعد ذلك አላዲኒ ኢብራሂም በኢብራሂም እምነት ላይ ነበሩ። ኢብራሂም አስተምሮ እስማኤል ኢብራሂም እና እስማኤል ካዕባን ከገነቡ በኋላ አስተምረው ተውሂድ አስይዘው ትውልድ አምልጸውት በተውሂድ ሞቱ። ተውሂዱ ከትውልድ ትውልድ እየወረሰ ደህና እየሄደ እያለ አላዲኒ ኢብራሂም በኢብራሂም ሃይማኖት ላይ አለይሂ ሰላም ሰላም በርሳቸው ላይ ይሁንና ካነት ልዓረብ አረቦች ነበሩ። ባዕደ ዛሊክ ከብዙ ነቢያት በኋላ አላዲኒ ኢብራሂም በኢብራሂም ሃይማኖት ላይ ነበሩ። አለይሂ ሰላም ሰላም በሳቸው ላይ ይሁንና በኢብራሂም ሃይማኖት ላይ ነበሩ። ለብዙ ዓመታት በኢብራሂም ሃይማኖት ላይ ነበሩ። ተመልከቱ የተከሰተው ሀታ ጃአ እስከመጣበት ሰዓት ድረስ ከኢብራሂም ሞት በኋላ ወዲያውኑ ኢብራሂም እንደሞተ እምነት ተቀይሯል? አልተቀየረም። ጥሩ እየተጓዙ ነበር። ካነት አልዓረቡ አላ ሚለቲ ኢብራሂም አላ ዲኒ ኢብራሂም በኢብራሂም እምነት ላይ ጥሩ እየሄዱ ነበሩ። እስከ መቼ ሐታ ጃአ እስከመጣ ድረስ ማን አምር እብኑ ሉሐይ አልኹዛዒይ አምር እብኑ ሉሐይ የሚባለው ሰው እስከመጣበት ሰዓት ድረስ እሱ ሲመጣ ነው ትውልዱን እንዳፈነገጠ ያደረገ። አምር እብኑ ሉሐይ አምር እብኑ ሉሐይ የሂጃዝ አገር ምን ነበር? ንጉስ ነበረ። ሂጃዝ የመካ የሪያድ አካባቢ ንጉስ ነበረ። እያስተዳደረ እያለ ታመመ። ታመመና የት ሄደ? ሶሪያ ሄደ። ሶሪያ ማለት ለእንትና ፓላስታይንና ለጀሩሳሌም ቅርብ ናት አይደል? ቅርብ ናት። ነሳራዎች ይበዛሉ። እዛ ቦታ ላይ ሲል ጣዖታቶች ይመለኳል። ግመሎች፣ በጎች ምናምን ተለቀው አዝመራ ሲበሉ አያቸው። ምንድናቸው እነዚህ? ሰው አይከለክላቸውም እንዴ? አይ እነዚህማ ለጣዖቶቻችን ስለት ናቸው። ጣዖት ደግሞ ምንድን ነው አለ። ተመልከቱ፣ እዛ ከጀርባ እሱ ሕክምና ነው አይደል የሄደው? ከጀርባ ያለው ትቶት የመጣው ህዝብ ንጹህ ህዝብ ነው። በኢብራሂም ጎዳና ላይ ነው። ይህ ሰው ለህክምና የሄደበት ነው ጣዖታትን ያየው። ለምን ነው ስለ ጣዖቶቻችን የምናርዳቸው? ለስለት ናቸው። ለስለት ናቸው። ጣዖቶች ምንድን ናቸው? እነዚህማ ጦርነት ሲመጣ ወደ እነሱ እንሄዳለን። ረሃብ ሲመጣ እንደዚህ ችግር ሲመጣብን የተለያየ ቀውጢ እሳተ ጋሙራ ምን ሲነሳ ወደ እነሱ እንሸሻለን። ለእነሱ ስጦታ ነው ይሄ። አዎ አሀ እንደዛ ከሆነ ለኔም ለህዝቤ ረሃብ ሲመጣ ችግር ሲመጣ የሚሸሹባት የተወሰነ አንድ ይዤ ልሄድ አንድ ሰጡት፣ አንድ ቅርብ ሰጡት። ታችን ይዞ የት ሄደ? ይያዝ እዛ ምስኪን ህዝብ መካከል ይዞ ሄደ። ተሰሚ ነው ሰውዬው፣ በጣም ቸር ነው። ያዝንላቸው ይወዳቸው ነበር፣ ዓለማዊ ማለት ነው። ይዞላቸው ሄደ። ያ ኡማ ይህ ሰው መጥፎ ላይ ጥለንም ከኛ የተሻለ ጥሩ አሳቢ ጥሩ አስተሳሰብ ያለው ለሰዎች የሚያዝን ነው አሉ። አህለን ወሰህለን ብለው ያችን አንድ ቅርብ ተቀበሉት። ያቺ አንድ ቅርብ ምን ሆነች? ለሀገሪቷ ነበር አንዳንድ ለየጎሳው አንዳንድ ተቀረበለት ለየጎሳው ከዛ በየቤቱ ገባ። መጨረሻ ላይ ካዕባን ስንት ከበባት? 360 ጣዖታት አስቡ። ከዛ ማን ተላኩ? ነብዩ አለይሂ ሰላቱ ወሰላም